ምዕራፍ ሁለት ከዱባይ ተመልሼ ባህር ዳር ኤርፖርት እንደደረስኩ በፍጥነት ወደ ቤቴ ሄድኩ። ቤት ውስጥ በተገቢው መንገድ ሰላምታ እንኳን ሳላቀርብ ቆልፌ ካስቀመጥኩበት ኮሜዲኖ ብራናውን አውጥቼ ዘረጋው። ያው ከላይኛው ጠርዝ መካከል ላይ ከተጻፈው ራዕይ 22 ከቁጥር አምስት በስተቀር አሁንም ሌላ ነገር የለም። አቡዳቢ እስኪ ሄድኩበት ጊዜ ድረስ በታምር ጽሑፍ ያመጣልኝ ይመስል ብራናውን ጧትም ማታም ሌሊትም ነቅቼ ሳየው እንደነበር አስታውሼ ፈገግ አልኩኝ። የሚገርመው ግን አብዷቢ ሆኜ ካየሁት በመነሳት ወረቀቱ በስውር ተጽፎበት ይሆናል ከሚለው ፍንጭ በስተቀር በስውር ተጽፎ ቢሆን እንዴት ነው ፊደላቱን ካለመታየት ወደ መታየት ማምጣት የሚቻለው የሚለውን በደንብ አለማሰቤ ነው። እናም እንደ አልአይን ብሔራዊ ሙዚየም በተለየ መብራት ከመጠቀም ውጪ በሌላ በምን ዘዴ እንደሚገለጽ አለመጠየቄን ሳስበው በቃ በጣም ስሜታዊና ግልብ፣ በቀላሉ የምደሰት በቀላሉ የማዘን መሆኔን ተገነዘብኩ። ይሆንኩ እንከፍ ነገር ነኝ አልኩና በመዳፌ ግንባሬን ገጨት አደረግኩት። ወዲያው አንድ ዘዴ ብልጭ አለልኝና ወደ ቢሮ ሮጥኩ። ከበይነ መረብ ወይም ኢንተርኔት ዘዴዎቹን ለመፈለግ ነው። ቢሮዬ ደርሼ በፍጥነት በሩን ብርግድ አድርጌ ስገባ ጸሐፌ ባልተለመደ ድርጊቴ ተገርማ ደህና መጣህ፣ ምን ነው ደህና አይደለህም አለችኝ። ኦ ይቅርታ፣ እንዴት ሰነበትሽ? ደህና ነኝ፣ አስቸኳይ ጉዳይ ገጥሞኝ ነው አልኩና ኮምፒውተሩን አስነሳው። ቢሮአችን ገመድ አልባ ፈጣን የበይነ መረብ አገልግሎት የተዘረጋለት ስለሆነ ኮምፒውተሩ ለስራ ዝግጁ ሲሆን አብሮ የዚሁ አገልግሎት ወዲያውኑ ይጀምራል። ጎንበስ ብዬ ኮምፒውተሩ መስኮት የታችኛው ቀኝ ጠርዝ ላይ ስመለከት የበይነ መረብ ግንኙነት መቋረጡን የሚያመለክት የ X ምልክት አየው። connection የለም እንዴ አልኳት። ጠዋት ነበር፣ አሁን ተቋርጧል ማለት ነው አለችኝ። አይ ቴሌ ብዬ ወንበር ላይ ደገፍ አልኩና የሚጨሰውን ጨጓራዬን የበለጠ አብሽቆ ጸጥ ለማድረግ እባክሽ ቡና አስመጭልኝ አልኳት። የቴሌ ኔትወርክ ለወትሮም ቢሆን ዓላማው ደንበኛን ማስደሰት ሳይሆን ማበሳጨት ይመስል ትንሽ ቆይቶ መስመሩ እንደተለቀቀና ኮምፒውተሩ ከበይነ መረብ ጋር እንደተገናኘ አመለከተኝ። የመረጃ መፈለጊያውን ሞተር ከፈትኩኝና የማይታዩ ጽሑፎች እንዴት እንዲታዩ ማድረግ ይቻላል የሚሉ ቃላትን አረፍተ ነገሮችን እያቀናጀው እንዲፈልግ አደረግኩኝ። ከብዙ መከራ በኋላ በልዩ የብርሃን ኃይል ከመጠቀም በተጨማሪ የሎሚ ወይም የሆምጣጤ ጭማቂ ጽሑፉ ላይ በማፍሰስና በሞቃታማ ንፋስ በማድረግ እንዲታይ ማድረግ እንደሚቻል ተረዳው። ኮምፒውተሬንና ቢሮውን እንኳን ሳልዘጋ መኪና አስነስቼ ወደ ገበያ በረርኩ። ባህር ዳር መሃል ከተማ የምግብ ሰብል፣ አትክልትና ፍራፍሬ ወደሚሸጥበት ተራ ሄድኩኝ። ከችኮላ የተነሳ መኪናዬን መሃል መንገድ ላይ አቁሜ ወደ አትክልት ተራ መራሁ። መንገድ ዳር ድንች፣ ሽንኩርት፣ ሌላም ጉልት ከሚሸጡት መካከል አንዲት ልጃገረድ ሎሚ ደርድራ ተመለከትኩ። ሎሚው ይሸጣል የኔ እህት አልኳት። አሁን ጋሼ፣ ብቻ አሁን ሎሚ ስለጠፋ ተወዷል እና ንግግሯን ሳላስጨርሳት ሁለቱን አነሳው። ያው ተወዷል፣ ምን ይደረግ፣ አንድ ብር ገብቷል አለችኝ። አስር ብር አወጣሁና መልስ ሳልጠብቅ ወደ መኪና እየሮጥኩ። ጋሼ ረመልስ አለው ጋሼ ብሰማትም እንዳልሰማ ዝም ብዬ ሮጥኩ። በገንዘብ የማልገዛውና በየጊዜው እየተንሸራተተ ያለው ዕድሜን ለማቆም እንደምሮጥ እርሷ መቼ ገባትና ዳገት ላይ ስትራፕ እያደረገ ያለን አሮጌ ኤንትሬ መኪና ለማቆም ጎማ ስር ታኮ ለማድረግ አሮጌ ቱታ ለብሶ እንደሚኳትን አውታንቲ ወይም ረዳት የሆንኩ መሰለኝ። ቤቴ ደርሼ ከአባ መዝገበ ስላሴ እጅ የተቀበልኩትን ብራና ጠረጴዛ ላይ በጥንቃቄ ዘረጋው። የባለቤቴን የፀጉር ማድረቂያ ሞቃታማ አየር እንዲያወጣልኝ አዘጋጀው። ሎሚውን በጣቶቼ ጫን ጫን እያደረግኩ ካለፋው በኋላ መሃል ለመሃል በቢላዋ ቆርጬ ብራናውን በጥንቃቄ መቀባት ያዝኩ። በደንብ በሎሚው ካረጠብኩ በኋላ የፀጉር ማጥረጊያውን ሶኬት ላይ ሰክቼ ለማስነሳት ቁልፉን ስጫን ጸጥ አለ። የፈጣሪ አለህ መብራት ሄዷል ለካ አልኩኝ። ኡኡ ብዬ መጮህ አማረኝ። አይ መብራት አይ ቴሌ የአባቴ አምላክ ብዬ የእርግማን ማዕት ለማውረድ ሳስብ ምን አሁን እኮ እርግማን ምርቃት ምርቃትም እርግማን ሆኗል የሚል ሀሳብ ተሟገተኝ እና ረግሜ መመረቅ አልፈልግም አልኩና ራሴን ይዤ ቁጭ አልኩኝ። ሲያንቆራጥጠኝ ቆይቶ ከአርባ ደቂቃ በኋላ መብራት መጣ። እንደገና ሎሚውን እያፈረጥኩ ብራናውን እስኪርስ ቀባው። ከዚያም በማድረቂያው ቀረብ ብራቅ እያደረግኩ ማድረቅ ያስኩኝ። ትንሽ ቆይቶ ቢጫ መሳይ ቀለም ያላቸው ፊደላት መስመር በመስመር መታየት ጀመሩ። ልቤ በደስታ ዘለለ። ሙቀቱን እየጨመርኩኝ ብሔርኩ መጠን ቁልጭ ያለ ጽሑፍ ታየኝ። ከቶ ለምን ይሆን ይህን ሁሉ ምስጢርና ጥበብ ከኛ የደበቃችሁት? አልኩኝ ይሰሙኝ ይመስል። ጽሑፉ ድጋሜ እንዳይጠፋብኝ በጥንቃቄ በሌላ ወረቀት ገለበትኩ። ለማንኛውም ብዬ ደግሞ በአይፓድ ደጋግሜ ፎቶግራፍ አነሳሁት። ከዚያም በጥንቃቄ ብራናውን አጣጥፌ ያስቀመጥኩና ወደ ዶክተር ክብረ በዓል ደወልኩ። ወንድም ሲሳይ እንኳን ደህና ገባህ አለኝ። ሁሌም ሲጠራኝ ወንድም ሲሳይ ብሎ ነው። አመሰግናለሁ አልኩትና አሁኑኑ ላገኝ ይፈልጋለሁ አልኩት። ትዕዛዝም ጭምር ነበር። በጣም ደስ ይለኛል። እንዲያውም የአቮካዶ ጭማቂ የሚጋብዘኝ ሰው እየፈለግኩ ነበር አለ። ግድ የለም ዛሬ ጭማቂ ሳይሆን እንዳለ ዛፉንም ግዛልኝ ብትለኝ እገዛላለሁ አልኩት። አሃ ዱባይ የተገኘ ነገር አለ ማለት ነው አለ። የምንገናኝበትን ቦታ ተነጋግረን ወደዚው አመራው። ዶክተር ክብረ በዓል እስካሁን በስራና በትምህርት አጋጣሚ ከማውቃቸው ሰዎች ለየት ያለ ስብዕና ያለው ሰው ነው። መካከለኛ ቁመት ያለው ሲሆን የሰውነት ቅርጹ ቀጥ ያለና ቀጭን ነው። አፍንጫው ሰልካካና ወፍራም ከንፈር ያለው ሆኖ ፍንድቅ ብሎ ባይስቅም ጥርሶቹ በአጋጣሚ ሲታዩ የወተት አረፋ ይመስላሉ። ጸጉሩ ግንባሩ ላይ በመጠኑ ገባ ገባ ያለ ሲሆን ከፊቱ ልጅነት ጋር የማይመጣጠን በዛ ያለ ሽበት አለው። በተረፈ ከላይኛው ከንፈሩ ላይና ከአገጩ ላይ ከበቀለው ሞላ ያለ ጸጉር በስተቀር ፊቱ ለስላሳና ፈገግታ የማይለየው የልጅ መልክ አለው። እድሜው እንደነገረኝ አርባዎች ውስጥ ነው። ከባህር ዳር ዩኒቨርሲቲ በባዮሎጂ ትምህርት የመጀመሪያ ዲግሪውን ካገኘ በኋላ ለድኅረ ምረቃ ትምህርት ወደ አሜሪካ ተጉዞ ኦክላሃማ ስቴት ዩኒቨርሲቲ የማስተርስና የፒኤችዲ ዲግሪውን በማዕረግ ተቀብሏል። በባዮሎጂ ሙያ ለተወሰኑ ዓመታት በዚያው በኦክላሃማ ዩኒቨርሲቲ በፕሮፌሰርነት ሲሰራ ቆይቶ ወደ ሀገሩ መጥቶ መኖር በመፈለጉ ዩኒቨርሲቲው ባመቻቸለት የምርምር ፕሮጀክት እድል ወደ ኢትዮጵያ መጥቶ ባህር ዳር መኖር ከጀመረ ሶስት ዓመታትን አስቆጥሯል። የድኅረ ምረቃ ተማሪዎችን ማማከርና አልፎ አልፎ በባህር ዳርና ጎንደር ዩኒቨርሲቲዎች ኮርስ ከመስጠት ባለፈ አብዛኛውን ጊዜ የሚያሳልፈው በመስክ የምርምር ስራዎችን በመስራት ነው። በአመት አንድ ጊዜ ለአጭር ጊዜ ወደ ኦክላሃማ ዩኒቨርሲቲ ይሄዳል። አልፎ አልፎ ወደ ተለያዩ ሀገሮች የምርምር ስራውን ለማቅረብም ይጓዛል። ከኔ ጋር የተዋወቅነውም ሁለታችንም ካምፓላ ኡጋንዳ ላይ በተካሄደ የምርምር ጉባኤ ላይ በተገኘንበት ወቅት ነበር። ማንኛውም ኢትዮጵያዊ በውጭ አገር ሲተያይ እንደሚያደርገው በፈገግታ ተጠራራንና እንደምን አለህ እኔ ወንድም ክብረ በዓል እባላለሁ አለኝ። ደህና እንደምን አለህ ሲሳይ ይባላለሁ አልኩት። ኦ አለና ሙሉ ስሜን እስከ አባቴ ጠርቶ ሲያበቃ አንተማ በስራዎች በደንብ ነው ማውቀህ በአብያተ ክርስቲያናትና ገዳማት ደኖች ላይ አይደል የምርምር ስራ የምትሰራው አለኝ አሁን ልክ ነው አልኩት የተወሰኑ ስራዎችህን አንብቤያለሁ ከስነ ምህዳር ምልከት አንጻር ተገቢ የምርምር መስክ ለይተሃል አለኝ ሞክር ያለው አልኩት እኔም እንዳንተው የባዮሎጂና የስነ ምህዳር ባለሙያ ነኝ በቅርቡ ነው ወደ ኢትዮጵያ መጥቼ መኖር የጀመርኩት። ልሰራ ያቀርኩትም እንደ አጋጣሚ አንተ በምትሰራበት የሰሜን ምዕራብ ክፍል ነው አለኝ። በጣም ደስ ይላል፣ አብረን ብዙ እንሰራለን አልኩት እጁን በደንብ ጨብጬ። በዚህ መልኩ ትውውቃችን ኡጋንዳ ጀምሮ ይኸው ወደ ባህር ዳር ቀጥሎ ዋና አማካሪና ጓደኛዬ ለመሆን በቃ። የመስክ ምርምር ስራዎችን በጋራ እንሰራለን። ወደ ተለያዩ ሀገሮችም አብረን ሄደን እናውቃለን። እየቆየን በሄድን ቁጥር በወዳጅነታችን በጣም ተጠቃሚና ደስተኛ በመሆኔ በተቻለኝ መጠን ቶሎ ቶሎ ላገኘው ጥራለው። ከኔ ያገኘው መልካም ነገር ስለመኖሩ እርግጠኛ ባልሆንም እርሱም አልፎ አልፎ ወንድም ሲሳይ ዛሬ አንገናኝም ይለኛል። ይሁን እንጂ በሰንበት ቀንና በአበይት በዓላት አግኝቼው አላውቅም። ተንቀሳቃሽ ስልኩም አይመልስም። የት ሄዶ እንደነበር በጠየቅኩት ቁጥር የሚሰጠኝ መልስ ግን የማርያምን ብቅል ፈጭጄ ይለኛል። አንተ ደግሞ በበዓላትና በሰንበት ነው እንዴ የማርያምን ብቅል የምትፈጨው? ስለው ምን አለበት ልጇ እኮ የበዓላት ጌታ ነው ይላል። የትም ቦታ ብቀጥረው ይመጣል። ሆቴል ወይም መናፈሻ ሄደን የማዘዙን ቅድሚያ ለእኔ ይሰጣል። ከዚያም እኔ ያዘዝኩትን ጥሩ ምርጫ ነው ይልና እርሱም ያዛል። ማንኛውም መጠጥ ሲቀርብለት እምቢ አይልም። ብቻ ግን ከአንድ በላይ አይጠጣም። ከደገመ ንጹሃ ነው ማለት ነው። እንዲህ የሚል የተለመደ አባባል አለው። ቴክ ኦልዌይስ ኖት ሞርዛን one። መርሆን ብወድለትም እንዳለ ለመውሰድ ስለቸገረኝ እኔ ደግሞ ቴክ ኦልዌይስ ኖት ሞርዛን ቱ ብዬ ከአቅሜ ጋር አገናዝቤ መመሪያዬ ለማድረግ ሞክሬያለሁ። መሽቀርቀርና መብለጭለጭ አይወድም። ይሁን እንጂ በአግባቡ ታጥቦ የተተኮሱ ልብሶችን ይለብሳል። የነተበና የወየበ ልብስ የለውም። ንጽህናውንም ይጠብቃል። እናም ሁልጊዜ አብረውት ለመሆን የማይከብድ የማይቀል ሰው ነው። ስለ ሃይማኖት ብዙ አያወራም። ድርጊቱንና ፍልስፍናውን ላስተዋለ ግን በጥብቅ የሃይማኖት መርህ የሚኖር ለመሆኑ ጥርጥር የለውም። መተዋወቃችን እየጠነከረ ሲሄድ ቤቴ ወስጄ ከባለቤቴና ከልጆቼ ጋር አስተዋወቅኩት። በደስታና በአክብሮት የተቀበለው ይመስላል። አንድ ቀን ከእኔ ቤት ቆይተን ስሸኘው እኔ ል ዶክተር ክብረ በዓል አንተስ መቼ ነው ባለቤትህና ቤተሰብን የምታስተዋውቀኝ አልኩት። ፈገግ አለና የመልስ ምት መሆኑ ነው አለኝ። አንተ አትቀልድ አልኩት። እሺ እንዳልክ በቅርቡ አስተዋውቀሃለሁ አለኝ። በሚቀጥሉት ቀናት ጥያቄ ለማስቀየስ ቢሞክርም በውዴታ ግዴታ ወደ ቤት ወሰደኝ። ጣና ሐይቅን እንዲያሳዩ ተደርገው ኪራይ ቤቶች አስተዳደር ድርጅት ባሰራቸው አፓርትመንቶች ውስጥ ሁለተኛ ፎቅ ላይ ወደሚገኝ መኖሪያ ቤት ወሰደኝ። ቤቱ መኝታ ቤትም ሳሎንም ሆኖ የሚያገለግል አንድ ክፍል፣ ጣናን በደንብ የሚያሳይ በረንዳ፣ መታጠቢያ ቤትና አንድ መዝጊያ የሌለው ዘመናዊ የምግብ ማብሰያ ክፍል አለው። ክፍሉ ሲከፈት ደስ የሚል መዓዛ ያለው ሲሆን አንድ ጥግ ላይ አንድ ሜትር ስፋት ያለው በአግባቡ የተነጠፈና የራስጌ መብራት ያለው አልጋ፣ መጽሐፍት በአግባቡ የተደረደሩበት ሼልፍ፣ አንድ የተቆለፈ የልብስ ማስቀመጫ የሚመስል ቁም ሳጥን፣ መሃል ወለል ላይ አራት ወንበሮች ያሉት ሰፊ ጠረጴዛ ይታያል። በአንድ ጥግ ደግሞ የሙያ መሳሪያዎቹ በስርዓት ተደርድረዋል። ከዚህ በተቃራኒው ባለ ጥግ ደግሞ የሚያምር የአበባ ምንጣፍ ግድግዳውን ተጠግቶ ወለል ላይ ተነጥፏል። በቃ ከዚህ የተረፈ ቤቱ ዕቃ የለውም። ቴሌቪዥን፣ ሶፋ ምናምን የለም። ቤቱ ውስጥ ብቻውን እንደሚኖር ወዲያው እርግጠኛ ሆንኩና ባለቤትህን ይዛት አልመጣህም እንዴ አልኩት በመገረም። አላመጣኋትም አለ ወደ ወጥ ቤት እየገባ። እዚህ ለመኖር ወስኛለሁ አላልከኝም ነበር? አሁን ብያሃለሁ። ታዲያ ተለያይታችሁ እንዴት ይሆናል አልኩኝ። ዝም ብሎ ወጥ ቤት ውስጥ ይንጎዳጎድ ጀመር። ማምጣት አለብህ አለበለዚያ ከባድ ነው አልኩት። ፈገግ አለና አትመጣም አለኝ። እንዴት ለምን አልኩት። ስለሌለች ነዋ አለ አሁንም ፈገግ ብሎ። እንዴት ነው ስለሌለች ማለት? ሚስት ስላላገባው ሚስት የለኝም ስለዚህ አትመጣም አለ አሁንም ፈገግ ብሎ። ታዲያ እንዲህ ብለህ አትናገርም በግልጽ አልኩት እንደ መቆጣት ብዬ። እንዴ መጀመሪያ ነገር አንተ ማግባቴን መቼ ጠየቀኝ? በቃ እድሜን ብቻ አይተህ ማግባት እንዳለብኝ ፈርደህ ሚስት እንዳለኝ አስረግጠህ ልተዋወቃት ትለኛለህ አለ በሙሉ ፈገግታ። እንዴት በዚህ እድሜ ትቀልዳለህ ብዬ ላስብ አልኩት። አለማግባት መቀለድ ነው እንዴ? ታዲያ እድሜ ቆሞ ይጠብቀሃል መሰለህ? አርጅቼ ሚስት እንዳላገባ ማን ነው የሚከለክለኝ? biologist አይደለህም እንዴ? ማግባት እኮ ልጅ መውለድ፣ ማሳደግ፣ ለቁም ነገር ማብቃትን ያካትታል። እናም አቻ የሆነችና ወላድ ሚስት ለማግኘት እድሜ ወሳኝ ነው አልኩት። እድሜ ችግር የማይሆንባት ሚስት እፈልጋለሁ፣ አትጨነቅ አለ ኮስተር ብሎ። እንዴት? በቃ ሳረጅ የበለጠ የምመቻት ሚስት አገኛለሁ፣ አትስጋ አለ። በላ ቀልድ ለባለቤቴ ላማክራትና ክብሯን የጠበቀች በእውቀት የምትቀራረቡ እህት ፈልገን እንድርልሃለን። ራስህን አዘጋጅ አልኩት። እንደ ፊት አውራሪ መሸሻ አንገቴን ይዘህ በግድ ልድሬ ነው አለና ለማንኛውም አያስፈልግም አለ ኮስተር ብሎ። እንዴ ለምን? ለእኔ የምትስማማኝን ሚስት መርጬ ጨርሻለሁ። ይሄ ግሩም ነገር ነው እና ምን ትጠብቃለህ? ጥሩ ባህል መሆን መቻሌን እስካረጋግድ ድረስ መቼን ያሰብከው? አልኩት በጉጉት። ግድ የለም ቀኑ ሲደርስ እነግርሃለሁ። እስከዚያው ግን ይህ ርዕስ እስከ ዝርዝር አጀንዳው በዚሁ ይዘጋ አለና በእጁ አፉን በመሸርገጊያ መልክ ዘግቶ አሳየኝ። ከዚያ በኋላ ስለ ትዳርና ሚስት አንስቼበት አላውቅም። የሙያ ሥራ ካልሆነ በስተቀር የግል ኑሮውን ለመጠየቅም እፈራለሁ። እኔ ግን ሁሉንም የከበደኝን ነገር ለሚስቴ ከሚነገረው ውጪ እዘከዝክለታለሁ። ንግግሩ ከባድ ነው። ሊናን የሚሸረካክት ነገር ሊናገር ይችላል፣ ግን በቁጣና በግለፍተኝነት አይደለም። ምክንያታዊ ሆኖ ስለሚናገር የመሟገት አቅም ይሰልባል። ሲጽፍም ጠንከር ያሉ ቃላትን ይጠቅማል። ለምሳሌ አንድ ጊዜ በእርሱ ፕሮጀክቱ ወጪ የሩዋንዳን የአፈርና ውሃ ጥበቃ ሥራ ልምድን ለመጎብኘት ሄደን ስንመለስ አውሮፕላኑ አዲስ አበባ ለማረፍ ሲሞክር የትራፊክ መጨናነቅ እንዳለ ስለተነገረው ይህንኑ ለተሳፋሪው ገልጾ አዲስ አበባ ሰማይ ላይ ይዞር ጀመር። ዶክተር ክብረ በዓል ማስታወሻውን አውጥቶ መጻፍ ጀመረ። ዶክተር ክብረ በዓል ማስታወሻውን አውጥቶ መጻፍ ጀመረ። አውሮፕላኑ አርፎ ሆቴል ይዘን በረንዳ ላይ አረፍ እንዳልን መጻፉን ቀጠለ። በላቁም አደብረኝ አልኩት። አይ ብዙ አይደለም ልቋጨው ነው አለና ትንሽ ቆይቶ እውነትም ማስታወሻውን አጥፎ አስቀመጠ። ሳብ አድርጌ የጻፈውን አነበብኩት። እንዲህ ይላል። አይ አዲስ አበባ ባህታዊ ነኝ ባይ ከዲጄ ጋር የሚያናፋ ሀብታም ከመናጢ ድሃ ጋር ቀማኛ ከለጋስ ጋር መሀይብ ከምሁር ጋር ቪላ ከጎጆ ቤት ጋር መሳ ለመሳ ማኖር የቻልሽ ምትሃታዊ ከተማ ቆሻሻና ጽዳት፣ ዳንስና ሱባኤ፣ ዘፈንና ሙሾ፣ ትዕግስትና ትቢት ጎን ለጎን አድርገሽ ምስጢር የተደበላለቀብሽ እንቆቅልሽ ከተማ መንታ ልጆች ወለሽ አንዱን ክንድሽ ላይ አንተርሰሽ ፍትፍት እየዋጥሽ ሎሽን እየቀባሽ ስታቀማጤው ሌላውን ልጅሽን ደግሞ ከቅርጫትም እግርሽ በታች ጥለሽ የመሶብ ጥራጊ እንኳን ስትነፍጊው ቅር ማይልሽ ጉራማይሌ ከተማ ለታናናሽ እህቶች ርኅራኄ የሌለሽ ከቀበሌ እስከ ፓርላማ ከቲያትር ቤት እስከ ግብርና ሚኒስቴር ከወህኒ ቤት እስከ ቆንጽላ ጽፈት ቤት ከእህል ጎተራ እስከ ባሩድ ጎተራ ከላንቲካ እስከ ፋብሪካ ከባጃጅ እስከ ባቡር ከማዕከላዊ እስከ ብሔራዊ ሁሉንም ልያዝ ባይ ሁሉንም ለእኔ ባይ ስስታም ከተማ እንደ ስምሽ በየቀኑ የምታብቢ ቢሆንም የአበባሽ ማዕዛው ከኢትዮጵያዊነት ይልቅ ምዕራባዊነትን ሲያውድ ከቻይና እስከ ዱባይ ከአውሮፓ እስከ አሜሪካ እየቃረምሽ የተለቀለቅሽው የዘመናዊነት ቅባት ፊትሽን አበልዞ ጠረነሽን ሳያከረፈው ፈጣሪ ማስተዋሉን ይላክልሽ። የተገባሽ የእናቴ የወገቧ መቀነት የራሷ ላይ አክሊል ትሆኝ ዘንድ ይላል። በጣም ተገርሜ አዲስ አበባን አትወዳትም እንዴ አልኩት። ለምን እንደዚህ አልክ? ይህ ጽሁፍ የጥላቻ ይመስላል እንዴ አለኝ። እኔ እንጃ ይመስላል አልኩት። አይ አዲስ አበባን የምጠላበት ምክንያት የለኝም። እንዲያውም በምቾት ከምታስተናግዳቸው ሰዎች ውስጥ አንዱ ነኝ። በውስጧ መኖር ብፈልግ ድሎትን የምትነሳኝ አይመስለኝም አለ። ታዲያ ለምን እንደዚህ ጻፍክ? አልኩት። አዲስ አበባ በጣም ታስገርመኛለች፣ ታሳዝነኛለችም። እናም ስሜቴን ጻፍኩት። ከዚህ በላይ ግን ለጊዜው ላብራራልህ አልፈልግም አለኝና ማዶ ማዶ ያይጀመር